እደራል መስጂድን ደፍሮ የገባ አህባሽ ማም ሊያነብ ሁጥባ ወንድሜ ሲገረፍ እስር ቤት ሲገባ እቴን ሲያስለቅሳት ትከፋት ሲጃቧ ይህ የሙስሊሞች ሶት የወለዳት የፍትህ ሬዲዮ ድምፅ ነው። እቴን ሲያስለቅሷት ትገፋት ሲገቧ እንዴት ወንድሜ ያነባ። አምባገነናዊ አገዛዝ እየተሰቃያችሁ ያላችሁት ውድ ኮሚቴዎቻችንና ወንድሞቻችን ለእናንተም ለቤተሰቦቻችሁም አላሁ Wa ወተዓላ ጽናቱን ይስጣችሁ። በአዲስ መልክ ጥቃት እየደረሰባችሁ ያላችሁት ውድ ተማሪዎቻችንና የግፍ አገዛዝ ትግስታችሁን እየተፈታተናችሁ ያላችሁት ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዛሬ ቅዳሜ ጥር 25 ፍትህ ሬዲዮ 11ኛ ፕሮግራሟን አዘጋጅታ ወደ እናንተ ደርሳለች። ዛሬ ለየት ያለ ፕሮግራም ይዘንላችሁ ቀርበናል። ከእናንተ የደረሱንን እጅግ በጣም ልብ የሚነኩ የብሶት ድምጾችን አጠናክረንላችኋል። ሰዓቱ ሲደርስ እናቀርብላችኋለን። አሁን ቀዳሚ ወደ ሆነው ሳምንታዊ የፍትህ ሬዲዮ ዜና እንሸጋገራለን። ዜናውን የምታሰማን ኑር ሁዳናት። እስከ ፕሮግራማችን መጨረሻ አብራችሁን እንድትቆዩ ግብዣችን ነው። ስሜን ቀይሩልኝ፣ ዘማች በሉ ይበቃ ለእምነቴ ቆምኩ የዲኑ አስጠበቃ ስነ ወጣት የት ነው ያለነው ስቃይ በዝቶ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን ሳምንታዊውን የፍትህ ሬዲዮ ዜና እናሰማለን። በቅድሚያም ርዕሶቹን አንድ አመት የሞላውን የኢትዮጵያን ሙስሊሞች ትግል በማሰብ ለአንድ ወር ሙሉ ሲካሄዱ የነበሩት የተቃውሞ መርሃ ግብሮች በስኬት መጠናቀቃቸው ተገለጸ። የሀገሪቱን ህገ መንግስት በሚጥስ መልኩ የእምነት ነጻነታቸው የተገፈፈውና ከትምህርት ገበታቸው የተባረሩት የባህር ዳር ዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር መፍትሄ እንዲሰጣቸው ጠየቁ። መንግስት በህዝበ ሙስሊሙ ላይ እየፈጸመ ያለው ግፍ ተባብሶ እንደቀጠለ ነው። ሐሙስ ጥር 22 ቀን የታላቁ ነጃሺ መስጂድ ኢማም የነበሩት ኡስታዝ ሚስባህ መሐመድ ላይ የሰባት ዓመት ከስምንት ወር እስራት ተፈረደባቸው። መንግስት በባህር ዳር ዩኒቨርሲቲ ያደረገው የመብት ጥሰት በመቃወም ሙስሊም ዩኒቨርሲቲ ተማሪዎች petition ማሰባሰብ ጀመሩ። የሚሉት ለዛሬ የመረጥናቸው ዜናዎች ናቸው። አሁን ወደ ዜናዎቹ ዝርዝር እናልፋለን። አንድ አመት የሞላውን የኢትዮጵያ ሙስሊሞች ትግል በማሰብ አንድ ወር ሙሉ ሲካሄዱ የነበሩት የተቃውሞ መርሃ ግብሮች በስኬት መጠናቀቃቸው ተገለጸ። ሐሙስ ጥር 23 ማምሻ ላይ ድምጻችን ይሰማ በስኬት የተጠናቀቀ ወር በሚል በለቀቀው መግለጫ ላይ እንደገለጸው ሚሊዮኖች በዓላማ ተዋህደው ጥረታቸውን አዋደው በጋራ የለፉበት ውጤታማ ወር ነበር ሲል የአንድ ወሩን ትግል ሂደት ገልጾታል። መግለጫው አያይዞ በ30 ቀናት ውስጥ ብቻ በአገር ውስጥ ከ35 በላይ ህዝባዊ ተቃውሞ ትዕይንቶች እንደተደረጉና በውጭ ሀገራት ደግሞ በአውሮፓ፣ በአሜሪካ፣ በካናዳና በአፍሪካ በርካታ የተቃውሞ ትዕይንቶችና ሴሚናሮች መካሄዳቸውን ገልጿል። እነዚህንም የተሳኩ የተቃውሞ ሂደቶች በአገር ውስጥና በውጭ ሀገራት የሚገኙ ሚዲያዎች ሰፊ ዘገባ ሽፋን መስጠታቸውን ጠቅሶ ለሚዲያ ተቋማቱ ምስጋናውን አቅርቧል። መግለጫው በመቀጠል በዚህ ስኬታማ የተቃውሞ ወር ተገኙ ያላቸውን የትግሉን ትሩፋቶች ግልጽ አድርጓል። እነዚህ ትሩፋቶችም ትግሉን አጠቃላይ ገጽታና ተፈጥሯዊ ይዘቱን ለመላው ዓለም ማሳየቱን፣ ዓለም አቀፍ መሆኑን፣ ሙስሊሙ በነፍስ ወከፍ አስተዋጽኦ ማድረጉን፣ የመታገል ብቃት ያለው ትውልድ ማፍራቱን፣ ለሴራ የማይንበረከክ መሆኑን፣ ህዝባዊ አንድነትና ወንድማማችነትን የተጠናከረበት መሆኑን በመግለጫው ላይ አካቶ ገልጿል። የሀገሪቱን ህገ መንግስት በሚጥስ መልኩ የእምነት ነጻነታቸው የተገፈፈውና ከትምህርት ገበታቸው የተባረሩት የባህር ዳር ዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር መፍትሄ እንዲሰጣቸው ጠየቁ። ተማሪዎቹ ረቡዕ ጥር 22 ቀን በትምህርት ሚኒስቴር ተገኝተው ባህር ዳር ዩኒቨርሲቲ ሙስሊም ተማሪዎች ላይ እየተደረገ ያለው ህግ ጥሰት በግልጽ ከህገ መንግስቱ ጋር የሚጻረርና የእምነት ነጻነትን የሚጋፋ እንደሆነ ቢያመለክቱ ሚኒስቴር መስሪያ ቤቱ ግን በደፈናው ዩኒቨርሲቲው የወሰነው ውሳኔ ማጽደቃቸውን ተማሪዎቹ ገልጸዋል። አንድ የባህር ዳር ዩኒቨርሲቲ ተማሪ ጉዳዩን አስመልክቶ ሲናገር አስገራሚው ነገር የትምህርት ሚኒስቴር ኃላፊዎቹ እየሰጡ ያሉት ምላሽ ወጥና ግልጽ አለመሆኑ ነው። ኃላፊዎቹ በራሳቸው ተማምነው አይደለም ምላሽ የሚሰጡት። ለመንግስት ኃላፊዎች ስልክ ደውለው ምን እንበላቸው ካሉ በኋላ ነው ምላሽ የሚሰጡት። ይህም ጉዳዩ ቀጥታ ከመንግስት ጋር የተያያዘ እንደሆነ ያመላክታል ሲሉ ሀሳቡን ገልጿል። ተማሪው በመቀጠል ትምህርት ሚኒስቴር ጥያቄያችንን በጥልቀት መርምሮና ጉዳዩን የሚያጠና አካል አቋቁሞ መፍትሄ መስጠት ሲገባው ዝም ብሎ በደፈናው መመሪያው ተግባራዊ መሆን አለበት፣ ዩኒቨርሲቲውም ይህን ነው ያደረገው የሚል ተራ ምላሽ መስጠት ከሚኒስቴር መስሪያ ቤት የሚጠበቅ አልነበረም። ምላሻቸውንም ከቃል ውጪ በደብዳቤ እንኳን ሊሰጡን አልፈቀዱም ሲል አስተያየቱን አጠቃሏል። በሌላ በኩል ከዩኒቨርሲቲ ከለቀቁት ተማሪዎች ውስጥ ከሰማንያ የሚበልጡት የአፋር ተወላጆች እንደሆኑና አብዛኞቹም ማስተርሳቸውን የሚሰሩ እንደነበሩ ለፍትህ ሬዲዮ ገልጸዋል። ይህ በእንዲህ እንዳለ ስማቸው እንዳይጠቀስ የፈለጉ አንድ የመጅልስ አባል ጉዳዩን አስመልክቶ ከፍትህ ሬዲዮ ባልደረቦች ለቀረበላቸው ጥያቄ ሲመልሱ በተማሪዎቹ ላይ የደረሰውን ነገር አስመልክቶ መንግስት ለህገ ወጡ መጅሊስ ፕሬዝዳንት ከ15 የማይበልጡ ተማሪዎች በህገ ወጥ መልኩ በዩኒቨርሲቲው ግቢ ውስጥ ኹጥባና ሌሎች ሃይማኖታዊ ስርዓቶችን ሲያካሂዱ እንደተባረሩ አድርጎ እንዳቀረበ ገልጸዋል። ይህም የተደረገው መጅሊሱን ለማባበል ሳይሆን ጉዳዩን አስመልክቶ መጅሊሱ ከጋዜጠኞች ጥያቄ ቢቀርብለት እንደዚህ ብለህ ምላሽ ስጥ ለማለት እንደሆነ ይህ የመጅልስ አባል አጋልጧል። መንግስት በህዝበ ሙስሊሙ ላይ እየፈጸመ ያለው ግፍ ተባብሶ እንደቀጠለ ነው። ከሁለት ሳምንት በላይ በስር ላይ የነበሩት የመቱ ከተማ ኢማሞችና ኡስታዞች ሐሙስ ጥር 23 ቀን ፍርድ ቤት ሲቀርቡ ህዝቡ በፍርድ ቤቱ አካባቢ በመሆን የኡስታዞቹ መለቀቅ ቢጠባበቅም የለየለት ፍርደ ገምድልነት በታየበት ውሳኔ በመቱ ከተማ ኢማም በነበሩት በኡስታዝ ሚፍታ መሐመድ ላይ የሰባት ዓመት ከስምንት ወር እስራት ፍርድ ተሰጥቷል። ኡስታዝ ሚፍታ የተከሰሱት ህዝብን ለሽብር አነሳሳል በሚል ሲሆን ለዚህም መንግስት እንደ መረጃ ብሎ ያቀረበው ኡስታዝ ሚፍታ የሀዳ ሽፋ መስጂድ ሲሰራ ሰው በነቂስ ወጥቶ በግንባታው ላይ እንዲሳተፍና ሲመጡም ለግንባታ የሚያግዛቸው መቆፈሪያና ካፋ ህዝቡ ይዞ እንዲመጣ ጥሪ ያስተላለፉለትን መንግስት ገልብጦ ህዝቡን የጠራኸው ለመስጂድ ግንባታ ሳይሆን ጂሃድ ልታሳውጅ ነበር በማለት በሐሰት ፈርዶባቸዋል። ውሳኔው በርካታ ሙስሊሞችን ያስቆጣ ሲሆን በሀገሪቱ ለስም እንኳን ያህል ፍትህ የሚባል ነገር እንደጠፋባትና ግለሰቦች እንደፈለጉ በስልክ እየደወሉ ፍርድ የሚሰጡባት ሀገር መሆኗን ታዛቢዎች ገልጸዋል። የመቱ ከተማ ነዋሪዎች ከፍርድ ውሳኔ በኋላ እንደገለጹት ይህ ውሳኔ ለኢትዮጵያ ህዝብ በጠቅላላ ግልጽ መልእክት ነው። በእኔ እምነት ከዚህ በኋላ የተቀናጀ ልዩ ትግል ከማድረግ ውጪ ሌላ መፍትሄ አይታየኝም። በአሁኑ ሰዓት እየኖርክ ነው ብትሉኝ አላምናችሁም፣ አይኔ ይሄን ከሚያይ በሞት መርጣለሁ ሲል አስተያየቱን በመሪት ለፍትህ ሬዲዮ ባልደረባችን ገልጿል። በሌላ በኩልም ባለፈው ሳምንት ጥር 17 ቀን ሸዋበር መስጂድ ከታፈሱት ሙስሊሞች መካከል የወሎ ዩኒቨርሲቲ መምህራን በሆኑት እህት ሲትላህና እህት ላይ የ14 ቀን ቀነቀጠሩ ቀጠሮ ተጠይቆባቸው ወደ እስር ቤት ተመልሰዋል። ጥር 20 2005 ፍርድ ቤት እንዲቀርቡ ከተደረገ በኋላ አስቂኙ የአቃቤ ሕግ ክስ መዝገብ ላይ እንደተገለጸው በኮምፒውተር ውስጥ የቁርአን ሶፍትዌር ተጭኖ ስለተገኘና አቃቤ ህግም ይህን ቁርአን አስተርጉሞ ለማቅረብ ጊዜ እንደሚያስፈልገው በመግለጽ የ14 ቀን ቀጠሮ ጠይቆ ዳኛው አቃቤ ህጉን ጥያቄ ተቀብለዋል። እስረኞቹም የዋስትና መብታቸው ተከልክሎ ቁርአን እስኪተረጎም በእስር ቤት እንዲቆዩ ተወስኗል። ታዛቢዎች እንደሚሉት ቁርአን መያዝ ወንጀል ሆኖ እስከ ማሳሰር ደረጃ የተደረሰበት ሁኔታ ውስጥ መገባት ማለት በሀገራችን ከዚህ ቀደም ከነበሩት አስከፊ የጭቆና ታሪክ የከፋ ታሪክ እየተደገመ መሆኑንና የዚህ ሰላም ወዳድ ህዝብን ትዕግስትም እያንጠፈጠፈ እንደሆነ አስምረውበታል። በሌላ የግፍ ዘገባ በሐረር ከተማ የሐረር ከፍተኛ ፍርድ ቤት በኢዳላድ ሐረፋ አለት የተደረገውን ተቃውሞ አነሳስታቸዋል ተብሎ የታሰሩ ሰባት ወንድሞች ሐሙስ ጥር 24 ቀን ፍርድ ቤት ቀርበው እንዲከላከሉ ብይን ተሰጥቶባቸዋል። ምንጮቹ እንደገለጡት ከሰባት ወንድሞች አምስቱ በሽብር የተከሰሱ ሲሆን ሁለቱ ሽብር በማንሳት የሚል ክስ እንደቀረበባቸው ምንጮች ጠቅሰዋል። በሌላ የግፍ ዜና በሐረር የኢማን መስጂድ ዘበኛ ማታ ከኢሻ በኋላ ባልታወቀ ኃይል በደረሰበት ዘግናኝ ድብደባ ህይወቱ አለፈች። ጥቃቱ ያደረሰው ሰው ጀማ ሰላት ሰግዶ ከተበታተነ በኋላ ሲሆን ይህ ግብ ሲፈጸም በአካባቢው መብራት ጠፍቶ ስለነበር ጥቃት ፈጻሚው በነጻነት የፈለገውን እንዲያደርግ አግዞታል። ነገሩ ከተረጋጋና ከረገበ በኋላ የመብራት መምጣት በማህበረሰቡ ዘንድ ጥልቁን ጥያቄ ሆኖበታል። በዚህ ግፋዊ ድብደባና ግድያ የሀረር ሙስሊሞች ቁጣቸውንና ሀዘናቸውን ገልጸዋል። አድማጮቻችን ሸሂድ ለሆነ ወንድማችን ቤተሰቦች አላህ ሰብርንና ጽናቱን እንዲሰጣቸው እንጠይቃለን። መንግስት በባህር ዳር ዩኒቨርሲቲ ያደረገው የመብት ጥሰት በመቃወም ሙስሊም ዩኒቨርሲቲ ተማሪዎች ፒቲሽን ማሰባሰብ ጀመሩ። መንግስት ህገ መንግስትን በመጣስ የባህር ዳር ዩኒቨርሲቲ ተማሪዎች ከትምህርት ገበታቸው እንዲፈናቀሉ ካደረገ በኋላ ይህን የመብት ጭቆና በመቃወም በሌሎች ዩኒቨርሲቲ የሚደረገውን ተቃውሞ እንደቀጠለ ነው። ባሳለፍነው ሳምንት በተለያዩ ዩኒቨርሲቲዎች የምግብ አድማ የተደረገ ሲሆን ከዚህ በተጨማሪ የተደረገውን ድርጊት አጥብቀው እንደሚቃወሙ ለማሳወቅ ፊርማ ማሰባሰብ ጀምረዋል። ፊርማ ማሰባሰቡ በሁሉም ዩኒቨርሲቲዎች የተጀመረ ሲሆን ጎንደር ዩኒቨርሲቲ፣ በወሎ ዩኒቨርሲቲ፣ በወላይታ ዩኒቨርሲቲ፣ በሀሮማያ ዩኒቨርሲቲ በወለጋ ዩኒቨርሲቲ፣ በጂጂጋ ዩኒቨርሲቲ እና በጅማ ዩኒቨርሲቲ ፊርማ ማሰባሰቡ የተጠናቀቀ ሲሆን ለሚመለከታቸው አካላቶችና ለዩኒቨርሲቲው ፕሬዝዳንት petition ኑ አስገብተዋል። በሌሎች ዩኒቨርሲቲዎች ፊርማ ማሰባሰቡ የቀጠለ ሲሆን በቅርቡ አሰባስቦ እንደሚጨርሱ ገልጸዋል። መንግስት ይህን የመብት ረገጣ በአስቸኳይ ማቆም እንዳለበት ተማሪዎቹ የገለጹ ሲሆን አፋጣኝ ምላሽ የማይሰጥ ከሆነ ተቃውሟቸውን አጠናክረው እንደሚቀጥሉ ለፍትህ ሬዲዮ ገልጸዋል። የበንዲ እንዳለ መንግስት በዩኒቨርሲቲ ጀማ ላይ ጥሩ የሚንቀሳቀሱ ልጆችንና አሚሮችን አፍኖ መውሰዱ እንደቀጠለ ነው። ባለፈው ሳምንት ከጅማና ሐዋሳ ዩኒቨርሲቲ ጀማ ላይ ጥሩ እንቅስቃሴ ያላቸው ሁለት ተማሪዎች ታፍነው የተወሰዱ ሲሆን በተመሳሳይ ትናንት ጁማ ከጎንደር ዩኒቨርሲቲ ሁለት ሙስሊም ተማሪዎች በመንግስት ደህንነቶች ታፍነው ተወስደዋል። ይህ በሙስሊም ዩኒቨርሲቲ ተማሪዎች ላይ ያነጣጠረው አዲሱ የመንግስት የጥፋት ዘመቻ በአፋጣኝ ካልቆመ ሀገሪቱ ወደ ከፍተኛ ቀውስ ልትገባ እንደምትችል የፖለቲካ ተንታኞች ሀሳባቸውን ሰጥተዋል። በቤቱ የደረሰን ሰበር ዜና ኮማንደር መኮንን በመሩት ሐሙስ በ2305 2005 በፍትህ ቢሮ በተካሄደው ስብሰባ የጉለሌ ክፍለ ከተማ የአህባሽ ካድሬ ሰብሳቢ የሆኑት አቶ ኑርሴን ሁሴን ዩኒቨርሲቲ ዩኒቨርሲቲን ሰዓት መከልከሉ ወቅትን ያልጠበቀ ነው፣ ተገቢ አይደለም በማለት ሲናገሩ ኮማንደሩ ቀበል አድርገው ካሁን በኋላ ማናቸውም እንጂ ብላችሁ ልትከራከሩ አይገባም በማለት ምክር አዘል ማስጠንቀቂያ ሰጥተዋል። ምክንያቱም ሲያስቀምጡ ለጥበቃ አስቸጋሪ ነው፣ ወንዲሁን ሴት አይታወቅም። ከዚህ አንጻር ነው እንጂ መታየት ያለበት ከመብት አንጻር አይደለም በማለት ተርተዋል። ነገር ቅድም ሴቶቻችን ዩኒቨርሲቲ ግቢ ሲገቡም ሆነ ሌላ ቦታ ላይ ፊታቸውን ገልጠው ማሳየታቸውን የኮማንደሩ ምክንያት ውድቅ ያደርገዋል በማለት አንድ አስተያየት ሰጪ ተናግረዋል። የአራዳ ክፍለ ከተማ የአህባሽ ካርዴ ሰብሳቢ የሆኑት አቶ መሀጅር የኮማንደሩን ንግግር በመደገፍ እንዲህ አሉ። እኔ በተገኘሁበት ስብሰባ ጠቅላይ ሚኒስትር መለስ ዜናዊ አሊሞችን ሰብስበው ኒቃብ መለበስ እንደሌለበት አስተምሩ ማለታቸውን አስታውሰው የእሳቸው እቅድ መፈጸም ስላለበት አሁንም ኒቃብ መለበስ እንደሌለበት አሊሞች ማስተማር አለባቸው በማለት ተናግረዋል። ያለፈው ሳምንት ከወትሮው ለየት ባለ መልኩ አዲስ አበባ ቢሮ ጁማ ጠዋት የአህባሽ መጅሊስ ካድሬዎችን ስብሰባ ጠርቷቸው ነበር። ይህንን ስብሰባ የመሩት ኮማንደር መኮንን ሲሆኑ በስብሰባ አጋማሽ ላይ አቶ ጸጋይ ተገኝተዋል። በዚህ ስብሰባ ላይ የተለያዩ ግለሰቦች የተናገሩትን እንደሚከተለው መልኩ እናቀርበዋለን። መስረዲን ይህ ግለሰብ የአባሽ ወጣቶች ማህበር ሊቀመንበር ነው። የስራ አፈጻጸም ሪፖርት ሲያቀርብ ብዙዎች እንዳወጣ ለሰብቅ ጥሪ ለጥሪ እንዲሁም ለትራንስፖርት ስለዚህ በጀት ስለሚያንሰኝ በጀት ይለቀቅልን በማለት የብር ጥማቱን ተናገረ። ኮማንደር መኮንንም ቀበል ላደረጉትና እናንተም ብር ለመዳችሁ ማለት ነው በማለት ነስረዲንን ያሳፈሩት። ይህ ማለት የአህባሽ መጅሊስ አባላት ያለ ብር አይንቀሳቀሱም ብሎ እየተናገሩ እንደሆነ ግልጽ ነው። ነገር ግን የአህባሽ መጅሊስ አባላት ስቀው አሳልፈውታል። በመቀጠልም ነስረዲን በጣም በመናደድና በመበሳጨት እንዲህማ ልባል አይገባም፣ ብር ብንፈልግ እዚህ አንመጣም ነበር በማለት ማስተባበያ ለመስጠት ቢሞክርም ኮማንደሩ ስራቸውን ስለሚያውቁት ስሞታውን ሳይቀበሉ በዝምታ አልፈውታል። ስብሰባው ከተጀመረ በኋላ የደረሱት አቶ ጸጋዬ አክራሪነት ዳግም የተስፋፋ ነው በማለት ተናገሩ። ለአክራሪነት ዳግም ማንሰራራት ምክንያቱ የመንግስትና የአህባሹ መጅሊስ እንዲሁም የአህባሹን ሱፊ ማህበር በአግባቡ ስራ ስላልሰሩ ነው በማለት ተናግረዋል። የሀገር ውስጥ አልበቃ ብሏቸው በአፍሪካ ዋንጫ ላይ ስማችንን እያጠፉ ነው በማለት ተናግረዋል። ለዚህም እልባት ለመስጠት በሀገር አቀፍ ደረጃ አንድ እቅድ ሊወጣ ነው። ይህም እቅድ በሁሉም ክልሎች ተግባራዊ እንደሚሆን ተናግረዋል። ይህ እቅድ ተግባራዊ እስኪሆን ድረስ በአካባቢያችን የሚገኙትን የተቃውሞውን አንቀሳቃሽ የሚባሉትን ጠቁም በማለት ተናግረዋል። በሌላ በኩል አሁን በደረሰ ሰበር ዜና ኢቲቪ ለወራት ሲሰራው የቆየውን የሀሰት ዶክመንታሪ ሊያቀርብ መሆኑን ተገልጿል። ጅሃዳዊ ሀረካት በሚል ርዕስ ሊቀርብ የታሰበው ዶክመንታሪ ሙስሊምና ክርስቲያኑን ለማጣላት ታስቦ የተሰራ ሀሰተኛ ፊልም ስለሆነ ሙስሊሙም ሆነ ክርስቲያኑ ይህን የመንግስት እኩይ ስራ ተረድቶ ጥንቃቄ እንዲያደርግ እናሳስባለን። ኢቲቪ በተለያየ ጊዜ ከሚሰራቸው የሀሰተኛ ፕሮፓጋንዳ በተጨማሪ በቅርቡም በደቡብ አፍሪካ በተደረገው ጨዋታ ከሌላ ቻናል ላይ ሰርቆ ሲያሳይ በዓለም አደባባይ ኮመንትን ተረበቹ ኢቲቪ እንደሰረቀ ሲናገሩ እንደነበር ይታወሳል። በመሆኑም ኢቲቪ የሚያቀርባቸው ማንኛቸውም የሐሰት ፕሮፓጋንዳ በህዝበ ሙስሊሙም ሆነ በህዝበ ክርስቲያኑ ተአማኒነት የሌላቸው ኮሚቴዎቻችንንም በጥሩ ምግባራቸው የምናውቃቸው ሙስሊም ክርስቲያኑ ጋር ተቻችለን እንድንኖር ሲያስተምሩ የነበሩ መሆናቸውን ከወዲሁ ልናረጋግጥላችሁ እንፈልጋለን። አስፈላጊም ከሆነ ኮሚቴዎቻችን ሲያስተምሩት የነበረውንም በቅርቡ ይፋ እናደርጋለን። የሐሰት ፕሮፓጋንዳ ሙስሊሙንም ሆነ ክርስቲያኑንም እንደማይገዛው ልናሳውቅ ይገባል። በመሆኑም ክርስቲያኑም ሆነ ሙስሊም ሲሉ ከዚህ ያልባልታ ፕሮፓጋንዳ ራሱን እንዲጠብቅ እናሳስባለን። አድማጮቻችን ለዛሬ ያዘጋጀንላችሁ ዜናዎች የእስካሁኖቹ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ይኸው ቃል ኪዳኔ አትሻለሁ ዛሬ ማንም ባይኖር እንኳን ብታይንም ፍቅር ዲኔን የዛሬ ሰብር ወይም ትዕግስት የነገ ድል ነው ይህ ድምፅ የድምፃችን ይሰማ የጀርባ ወይም background ድምፅ ነው ልጁ አዋቂው ሴቱ ወንዱ አሊሙ ጃሂሉ በጥቅሉ ኢትዮጵያውያን ሙስሊሞች ድምፃችን ይሰማ እያሉ ይጮኻሉ አንድ ጸሐፊ እንዳለው ሰሜ አልባ ጩኸት ታዲያ ማንኛውንም ድምጻችን ይሰማ የሚል ግለሰብ ድምጻችን ይሰማ ስትል ምን ለማለት ፈልገህ ነው ብትለው የተለያየ ትንታኔ ይሰጥሃል። ከፊሉ አንድነታችንን አትበታትኑን ስሙን ማለታችን ነው ይልሃል። ከፊሉ ደግሞ አህባሽን አትጫኑብን ለማለት ነው። ነጻ ሃይማኖታዊ ተቋም ይኑርህ ማለት ነው ይልሃል። ሌላው ሌሎች በርካታ ቁም ነገር ያዘሉ የድምጻችን ይሰማ አንደምታዎች ይነግርሃል። ሁሉም ግን ተመሳሳይ አቋም አለው። እዚህ የጠቀስናቸውና ያልጠቀስናቸውን የድምጻችን ይሰማ አንደምታዎች ከግብሳና ደርስ ወደ ኋላ እንልም። አስፈላጊውን መስዋዕትነት ለመክፈል ዝግጁ ነን፣ የአባቶቻችንን ታሪክ እንደግማለን የሚል ጠንካራ አቋምን ያንጸባርቃሉ። እነዚህን አንደምታዎች ስንጨምቃቸው በእኛ ሞት ኢስላም ሲያው ይሆናል። የዛሬ ሶብር ወይም ትዕግስት የነገድል ድል ነው የሚል መልእክት ጎልቶ ይወጣል። ሙስሊሙ ማህበረሰብ ይህንን መፈክሩን ከግብ ለማድረስ ተደብድቦበታል፣ ታስሮበታል፣ ተሰቃይቶበታል፣ ተንገላቶበታል፣ ደሙን አፍሶበታል፣ ግላዊና ማህበራዊ ክብሩንም አጥቶበታል። አረመናዊው የኢህአዴግ መንግስት እያደረሰበት ያለውን በደልና እንግልት ከምንም ሳይቆጥር ጉዞውን ቀጥሏል። ውሾች ይጮሃሉ፣ ግመሎችም ይጓዛሉ። ይሉሃል። ይህ ነው የኢህአዴግና የተላላኪዎቹ ውሾች በየመንደሩ፣ በየሰፈሩ፣ በየቀበሌው፣ በየወረዳው፣ በየክልሉ በፓርላማው ሳይቀር እዚያም እዚህም ይጮሃሉ። አጋጣሚም ሲያገኙ ይናከሳሉ። ሆኖም ለውሻ ከሮጡለት የሚል እሳቤ ይመስል ሙስሊሙ ውሾቹን በተረጋጋ መንፈስ ያረጋጋቸዋል። ደንብረው ወጥተው ቢናከሱ እንኳን ተው፣ ይህ ስራችሁ ለሀገርም ለወገንም አይበጅም በማለት ከማስጠንቀቅ ውጪ ሊተናኮላቸው አይፈልግም። ከዓመት ለሚበልጥ ጊዜ ድምጻችን ይሰማ የሚለው በሚሊዮን የሚቆጠር ሙስሊም ማህበረሰብ ጥቂት የማይባል በደልን አስተናግዷል። ትላንት በአባቶቹ ሲፈጸም የነበረውን እንግልትና ሲደርስ የነበረውን ሰቆቃ ዛሬ በሱ ላይ ዳግማዊ ትንሣኤውን አግኝቷል። ዛሬ ላይ እንደ ትላንቶቹ አባቶቹ ተሰዷል፣ ተገድሏል፣ ተደብድቧል፣ ሀብት ንብረቱን ተዘርፏል፣ በደሉ አንድ ነው። ልዩነቱ ያለው የትውልድ ልዩነት ብቻ ነው። በአባቶቻችን ቁስል እኛ ላይ ቂም ሲያደርሱ የነበሩ አጤዎች ስምና መልካቸውን ቀይረው ግብራቸውን ወርሰው እነሆ 21 አንደኛው ክፍለ ዘመን ብቅ ብለዋል። ሙስሊሙም የአያት የቅድመ አያቶቹን ጀብድ ሊፈጽም ዘንዳ ሙሉ ዝግጅቱን ጨርሶ ዘመን በሚፈቅድለት ዲሞክራሲያዊ ጀብደኝነት እየተሳተፈ ይገኛል። ሌሊቱ ቢረዝምም መንጋቱ አይቀርምና ሙስሊሙ በሙሉ የሚያተኩረው የሌሊቱን ርዝማኔ ላይ ሳይሆን የንጋት ብርሃኑን መምጣት ላይ ነው። በአንጻሩ ጠላቶች ቶሎ ሳይነጋ ሌሊቱን እንጠቀምበት በሚል አስተሳሰብ በሁሉም ቦታ በመናደስ ላይ ይገኛሉ። በበጋው አፈሳና ድሬዳዋ ላይ፣ በክረምት ደግሞ አወልያ፣ አንዋር፣ ደጋን፣ ገርባ፣ ደሴና ከሚሴ ላይ የተሰራውን የመንግስት ማናለብኝነት ንድፊያ ሊዘነጋ የሚችል ጠባሳ አይደለም። ለሙስሊሙ አምባገነኑ የኢሃዲግ መንግስት አሁንም በመናደፍ ላይ ይገኛል። ወደፊት ለአጭር ጊዜም ቢሆን መናደፉ አይቀርም። ባህረር የፈጸመው የግድያ ወንጀል የቅርብ ትዝታ ነው። ትላንት ወልዶ ላይ አጥሮች፣ መስጂዶች ከሙስሊሙ እየነጠቁ ለቤተክርስቲያን እንዲያስተላልፉ እንዳስተላለፉት የዛሬዎቹ ደግሞ መስጂዶችን ከሙስሊሞች እየነጠቁ ለአይሁዱ ተላላኪ የአህባሽ አንጃ በመስጠት ላይ ይገኛሉ። ምንኛ የግብር መመሳሰል ይሆን? ትላንት በተውሂድን አብባና ደምቃ ትታይ የነበረችው ደሴ ዛሬ የሽርክና ቢድአ ጥላ አጥሎባት ማየት ልብ ይሰብራል። ትላንት ሽርክና ቢድዓ ሲወገዝባት የነበረው ሸዋበር መስጅድ ዛሬ ላይ የሽርክና ቢድዓ መናኸሪያ ሆና ሲታይ ልብ ያደማል። ትላንት አጼ ዮሐንስ ሀያ ሺህ ሙስሊሞችን የጨረሱበት በኬ ሜዳ አቅራቢያ ማለትም ገርባ ላይ ሙስሊሞች ደማቸው ሲፈስ ሲታይ የኢህአዴግ እኩይ ዓላማ እስከምን ድረስ ቢሆን ነው ብሎ ጥያቄ ማንሳቱ ተፈጥሯዊ ነው። የከንደ ጦርነትን ታስታውሳለህ? እነዚያ በጣት የሚቆጠሩ ሙስሊሞች በሺህ የሚቆጠሩ ከሃዲያን ተከበቡ የቁረይሽና የገጠፋን ሙሽሪኮች እንዲሁም አይሁዳውያን ሙስሊሞችን ከአረቢያን ምድር ለአንዴና ለመጨረሻ ጊዜ ጭጭ ለማድረግ መዲናን ለመውረስ አሰቡ ቁረይሾችና ገጠፋን አስር ሺህ የሚገመት በወቅቱ ዘመናዊ የሚባል ጦር አሰለፉ አይሁዶች ደግሞ ወታደራዊ ወጪዎችን ለመሸፈን የኸይበርን የእርሻ ቦታ ለገጠፋን አሳልፈው ሰጡ ይህ የአይሁዶች ባህሪ ነው ከጀርባ እንጂ ፊት ለፊት አይዋጉም በአንጻሩ ሙስሊሞች ከሶስት ሺህ ያላነሰ ጦር ብቻ ነበር ያሰለፉት የጦር መሳሪያቸውም እጅግ ኋላ ቀር ነበሩ ሰልማን አልፋሪስ ባፈለቀው ሀሳብ መሰረት ጠላት ሊገባበት ይችላል ብለው ያሰቡትን አቅጣጫ ሁሉ ጉድጓድ በመቆፈር ዝግ አደረጉ ቁፋሮ ራሱ ከጦርነት ያላነሰ እልህ አስጨራሽ ስራ ነበር ሰሃቦች የሚመገቡት አጥተው ሆዳቸውን በድንጋይ አስረው ነበር የሚንቀሳቀሱት። ሆኖም በዚያ ጭንቅ ወቅት እስከ አፍንጫቸው በታጠቀ ጦር ተከበው የሚበሉትና የሚጠጡት ባልነበራቸው ሁኔታ ላይ እንኳን ሆነው ትዕግስታቸው የሚገርም ነበር። በአላህ ላይ የነበራቸው ተስፋ በጣም የሚደንቅ ነበር። የነቢዩን ሰለላሁ ዐለይሂ ወሰለም ብሩህ ተስፋ ላስታውስህ። ጉድጓድ በሚቆፈርበት ወቅት ሷሃቦች አንድ ቋጥኝ እንዳስቸገራቸው ነገሯቸው። ነብዩም ሰለላሁ ዐለይሂ ወሰለም ሄደው አንድ በመዶሻ ሲመቱት ብልጭ አለና የድንጋዩ የተወሰነ ክፍል ተሰባበረ። እሳቸውም አላሁ አክበር የሶሪያ ቁልፍ ተሰጠኝ፣ ቀያዩ ጉልላቶች ይታዩኛል አሉ። ሁለተኛውን ሲመቱት እንዲሁ ብልጭ አለ። እሳቸውም አላሁ አክበር የፋርስ ቁልፎች ተሰጡኝ፣ ነጫጭ ጉልላቶች ታዩኝ አሉ። በሶስተኛው ምታቸው ቋጥኙ ሙሉ በሙሉ አመድነት ተቀየረ። አላሁ አክበር! የየመን ቁልፎች ተሰጡኝ፣ የሰነአ በሮች ይታኙኛል በማለት ተናገሩ። ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ይህን ትንቢት ሲናገሩ አብረዋቸው የነበሩት መናፍቃን እኛ አሁን ካሁን ጠላት መጥቶ ይጨፈልቀናል እያልን ባለንበት ሽንት ቤት እንኳን በነጻነት መጠቀም በማንችልበት ሁኔታ ስለታላላቅ ነገስታት ግዛት ይቃዣል በማለት ተሳለቁባቸው። ግና ነብያችን ሰለላሁ ዐለይሂ ወሰለም የሚናገሩትን የሚያውቁ ነበሩ። ያሉት ከመፈጸም አልተወገደም። ሙስሊሞች በዚያ ጭንቅ ወጥተው ነብዩ ሰለላሁ ዐለይሂ ወሰለም በተነበዩት መሰረት እነዚያን ታላላቅ ግዛቶች በእጃቸው አስገቡ። ይህ ትዕግስትና ተስፋ ነው እንዲህ ለድል ያበቃቸው። እኛ ልጆቻቸውም የእሳቸውን አርማ በግንባር ቀደምትነት እናነሳለን። ሙስሊም ምን ጊዜም ቢሆን ትዕግስተኛ ነው። ትዕግስቱ የውሸት አይደለም፣ ጠንካራ መሰረት ላይ የተገነባ እንጂ። ይህንንም በተግባር አሳይቷል፣ እናሳያለንም፣ እያሳየም ይገኛል። በትዕግስት ታሪክ እንደሚሰራ ከአንጸባራቂው የሰሃቦች በትዕግስት ታሪክ እንደሚሰራ ከአንጸባራቂው የሰሃቦችና የነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከሌሎች እስላማዊ ስብዕናዎች ታሪክ ተምረናል። ከላይ የተጠቀሰው የሸንደቅ ጦርነት ዋቢ ነው። ሌሊቱ እየተገባደደ ወደ ንጋት እየተጠጋም እንደሆነ በሚገባ ይታወቃል። ያ የንጋት ብርሃን ሲመጣ የሙስሊሙ ክብርና ደረጃ የት ሊደርስ እንደሚችል አሁን ላይ ሆኖ በጉልህ ይታየዋል። በአንጻሩ የኩፍር የሽርክና የቢድአ አጋፋሪዎቹ የኢህአዴግ መንግስትና የአህባሽ አንጃዎቹ የነገ ጣፈንታቸው የውድቀትና የውርደት አዘት እንደሆነ በሚገባ ተገንዝቧል። የዛሬ ሶብር ወይም ትዕግስት የነገ ድል ነው። ድል ለኢትዮጵያ ሙስሊሞች ቀጥሎ የምናቀርብላችሁ የብሶትና የቁርጠኝነት ድምጻችሁን እንድትልኩልን በጠየቅነው መሰረት ከናንተ የደረሱንና ከናንተው ጋር ያደረግናቸውን መጠይቆች ይሆናል። በስልክ በኢሜይል፣ በፌስቡክና በስካይፒ በርካታ መልእክቶችን ተቀብለናል። በስካይፒ ብቻ ከሁለት መቶ በላይ ጥሪዎች ነበሩ። ሙስሊሙ ህብረተሰብ መንግስት በሚያደርገው ግፋዊ አገዛዝ እጅግ በጣም እንደተማረረ ትዕግስቱም እየተሟጠጠ መሆኑን ያየንበት ፕሮግራም ነበር። ሆኖም ያለን አጭር ሰዓት ስለሆነ ከሁሉም የተቀበልናቸውን ማካተት አልቻልንም። የተወሰኑትን የፍሶት ድምጾች እንደሚከተለው እናቀርብላቸዋለን። አሁን መንግስት በሙስሊሙ ላይ ያደረገ ያለው ግፍ፣ ድብደባ፣ መስጂድ ነጠቃ ምን ያህል አማሮታል ወላሂ በጣም በጣም በጣም አዝናል በኢትዮጵያ መንግስት እኛ ታክሰን ሞክረናል ተገለናል ተደብድበናል አሁን ግን በቃ ይሄንን መራራት ትግል በጣም ታክቶናል ተማሪዎቻችን እየተባረሩ ነጋዴዎቻችን ከንግዱ አካል እየወጡ መቀመጥ አስቸጋሪ ነውና አንድ ልበል ነው አሃ እውነቱን ለመናገር የወያኔ መንግስት ዛሬ በሙስሊሙ ላይ እያደረሰ ያለው ግልጽ ጥቃት አይደለም አንድ የሰናፍጭን ፍሬ ያክል በልቡ ኢማን ላለው ሰው ይቅርና እምነት አልባ ለሆነ ሰው ህሊና እንኳን ለማመን የሚከብድ ነው። ይባስ ብሎ የሚያንገበግበኝ በመወዳትና ተወልጄ ባደግኩባት ውዲቷ ሀገሬ ኢትዮጵያ ውስጥ ይህ አይነቱ እምነቴን የማጥቃት እና እኔንም ሙስሊም ኢትዮጵያዊ በመሆኔ ብቻና ብቻ ይህ ሁላ የስቃይና የመከራ በር ከህይወቴ በላይ በምወደው እስልምናዬ ላይ መከፈቱን ሳስበው ልቤ ይደማል። በተለይ መንግስት አሁን አሁን እየወሰደ ያለው አርመንያዊ ተግባር መቼም ቢሆን ከህሊናዬ የማይፋቅ ነገር ነው። በእውነቱ አሁን አሁን ወያኔ በእኛ ላይ እያደረሰ ባለው ያፈጠጠ የጥቃት ዘመቻ ምክንያት በውስጥ የተፈጠረውን ከባድ ሀዘን አንድ አላህ ብቻ ነው የሚያውቀው። ቁርጡን እንንገርህ፣ በህይወት እያለን ዲናችን አይሞትም። እደግመዋለሁ፣ በህይወት እያለን ዲናችን አይሞትም። እኛ ሙስሊሞች የምንኖረውም የምንሞተውም ለዲናችን ነው። የጀመርኩትን የትግል ፍጥጫ የሚጠይቀው መስዋዕትነት በሙሉ በመክፈል ከድል ለመድረስ ቆርጬ ተነስቻለሁ። ለኢስላም ከህይወታችን በላይ መክፈል የምንችለው ነገር ቢኖር ሳናመነታ ባደረግነው ነበር። ግን ህይወታችንን ለዲናችን መክፈል ማድረግ ከምንፈልገው የመጨረሻውና ዝቅተኛው መስዋዕትነት ነው። ለኢስላም መሞት እንደዋዛ አይገኝም እንጂ ቢገኝና ብቻል ቢሊየንና ትሪሊየን ጊዜ ደጋግመነው ለኢስላም መሞት ምኞትና አላማችንም ነው። አሃ ቢስሚላህ ራህማን ራሂም በቅድሚያ የታሰሩብን ሰዎች እነማን ናቸው ብለን እናስብ እስኪ ምሁራኖች ሐፊዘል ቁርአኖች ታላላቅ ዳዮች በአጠቃላይ ሙስሊሞች ናቸው። እነዛን የመሰሉ የኢስላም ፍርቶች ታስረውብን የኛ ተቃውሞ በሳምንት አንዴ ጁማ እሱንም ውስን ሰዓት በመሆኑ እንደ ጅምር አሪፍ ቢሆንም የደረሰብን ላለው በደል ግን ማስቆሚያ መንገድ ነው ብዬ አላምንም። ተቃውሟችን አጠናክረን እንቀጥል። መሞት ካለብን ለኢስላም እንሞት። እኔ ሞቼ እስልምና የሚከበር ከሆነ ወላሂ ዛሬውኑ አድርግ የተባልኩትን ከማድረግ ወደኋላ አልልም። ዛሬ ዝም ካልን የአጼዎቹ ስርዓት እንደሚደገም አንርሳ። ሙስሊም ተማሪ ሙሐመድ የሚለውን ስም ቀይሮ ገብረ ክርስቶስ ብሎ መማሩ እንደሚጀምር አነሳ። ሙስሊም እህቴ ሂጃቧን ለቃ መኖር እንደሚጀምር አነሳ። ይህ ነው የቁም ሞት ማለት። የቁም ሞት ከመሞት የኢስላም መብት ተሟጋች ሆኜ በጠላት እጅ ተገድዬ መሞትን እመርጣለሁኝ። ትንሽ በአሁኑ ሰዓት በእኛ ላይ እየደረሰ ያለው ነገር ትንሽ በጣም አንገብጋቢ ነው። በጣም ያሳዝናል። እና ወላሂ በአሁኑ ሰዓት ብዙ ቦታ ይታሰራል፣ ይለቀቃል፣ ይታሰራል፣ ይለቀቃል። ፈልጉ ያስራሉ፣ ፈልጉ ይለቃሉ። ይሄ ደግሞ በጣም ለኛ አስቸጋሪ ነው። በፈለጉ ጊዜ ያስሩናል፣ በፈለጉ ጊዜ ይለቁናል፣ በፈለጉ ይሉናል፣ ተመልሰው እኛን አሸባሪ ይሉናል። ይሄ ነገር በእንዲህ አይነት ሁኔታ እንዴት ነው መቀጠል የሚችለው? ወላሂ በጣም የሚያሳዝን ነገር ነው እየተከሰተ ያለው። አሃ ያ ረህማን እኔ በቃላት መግለጽ አይችልም። ከፍተኛ ስሜት ውስጥ ነው እየከተተን ያለው። በጣም በቃ መምረርም ራሱ አይገልጸውም። ሙሉ ቀን ሀሳብ ላይ ነን ያለ ማለት ይቻላል። ከባድ ስሜት ነው የፈጠረብን። በጣም የጉዳት ስሜት ፈጥሮብናል በውስጣችን ላይ። አንዳንድ ጊዜ ስራም ላይ ያው effect አለው። ምንም አይነት እርካታ የለም በምንሰራው ስራ ላይ እኔ በበኩሌ ማለት ነው። የስራም ሆነ የህይወት ዋጋ እየቀነሰ እየቀነሰ ነው ያለው በእኔ በበኩሌ ማለት ነው። እኔ በኩሌ ከመቶ percent በላይ ለመቀጠል ዝግጁ ነኝ። በማንኛቸው ነገሮች ላይ ለመሳተፍ ኢንሻአላህ ላልፈቀደው ሁሉ መልእክት በአጠቃላይ ለአጠቃላይ ለሙስሊም ህብረተሰብ ሲሆን በተለይ ቤተሰቦቻቸውን ተጎዱባቸውና የተሳሰሩባቸው ጠንክረው ከመቼውም በላይ ተስፋ ሳይቆጡ ወደፊት እንዲሉ ሙስሊሞች እኛ በአሁኑ ሰዓት ወላሂ በጣም እየተጎዳን ያለ ነው። እንግዲህ በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው እና አሚሮቻችን ተነጋግረው ለየት ያለና ከባድ ተቃውሞ መፍጠር ጫና ማድረግ አለብን እያስባለሁ አስባለሁ። ያው አልሐምዱሊላህ አላህ እስከ ዛሬዋ ቀን ድረስ አብቅቶናል። እንደውንም እየታገልንም ቢሆን እየታሰርንም እየተገረፍንም እየተገደልንም ይህን ያህል ጊዜ ቆይተናል። ከአሁን በኋላ ግን እያንዳንዱ ሙስሊም ህብረተሰብ ወደኋላ ማለት አለበት ብዬ አላስብም። በበኩሌ በማንኛውም በኩል አንድ ወንድማችን ሲመታ አይተን ሲታሰርም አይተን ዝም ማለት የለብንም የሚል አቋም ያለኝ ወላሂ ሄኮ እስልምናችን ማለት እኮ እስትንፋሳችን ማለት ነው። መተንፈስ አትችልም እንደማለት ነው። አላህ የሰጠህን አየር ንጹህን አየር አተነፍስም ብሎ እንደመከልከል ይመስለኛል። እኔ እስልምናዬ ማለት ያ ነው። እስትንፋስን ላቋርጠው ማለት ነው። ይሄን ደግሞ ልፈቅድለት አይገባኝም። ህይወትን መስዋዕት መክፈል ካለብኝ ለመክፈል ዝግጁ ነኝ ነው የምለው። አሃ በዚህ በትግል ሂደት ውስጥ እስካሁን ድረስም አለን። ከዚህም በኋላ ደግሞ ከዚህም በኋላ ወላሂ ለምን ማለት እስከ ሞት ድረስ ለምን አይሆን ሙስተይድ ነን ማለት የመጣውን ነገር ሁላ ለመጋፈጥ ማለት አንዋር ሄደን አላሁ አክበር ብቻ ማለቱን አይደለም። ከዛም በላይ ነገር ቢመጣ ከመንገድ ላይ ብንያዝ እንዲሁም ደግሞ እኛ አሚሮቻችን ካዘዙን ማለት ነው አድርጉ የሚሉንን ለማድረግ ሙስተይድ ነን እስከምንም ድረስ ለመክፈል እስከ የትኛውም እስከ ጫፍ ድረስ ትግሉን ኢንሻአላህ አንድ ላይ ተያይዘን እናደርሰዋለን። ከምንም ከማንም የሚመጣን ኃይል ሳንፈራ ዳር እናደርሰዋለን። በቃ አንዋር ሂዱ ስንባል አንዋር እንሄዳለን። ሰሚዕና ዋጣና ነው በቃ ሰምተን እንታዘዛለን። አንዋር ሂዱ ሙስተይር ነን፣ በኒ ሂዱ ሙስተይር ነን፣ ቤተ መንግስት ሂዱ ሙስተይር ነን። ሁሉንም ነገር ማለት ነው ምንም ስጋት ወላሂ በጣም በጣም ማለት አንዳንዴ ማለት በቃ ምን ላድርግ ብለህ ተነስተህ ማለት ነው ማለት በቃ ምን ላድርግ በቃ ማለት የሆነ ወጥተህ ብቻዬን ሆኜ ምን ላድርግ እንደው በቃ ምንድን ነው ማለት መኪና እየነዳው ወላሂ አንዳንዴ ማለት እልህ ማለት ነው even ፖሊስ ሳይ ተራ ፖሊስ ሳይ ወላሂ ገጭቼ ልሂድ ብዬ አስባለሁ ግን የሆነ ከዛ በኋላ ለዲኑ ብዙ ማድረግ እችላለሁ ብዬ በቃ ራሴን ሰብር እንትን አደርጋለሁ አንዳንዴ በአራት ኪሎ ወይ በምናምን ስትሄድ እንዲህ ብቻ መንግስት ተቋማት ጋር ስደርስ ማለት በቃ ሰብረህ ግባ ምንድነው በኋላ ግን ጥቅሙ ምንድነው ብዬ አስብና በቃ ማለት ከዚህ በላይ ለዲኔ መስራት እችላለሁ ማለት ይሄ ነገር ባጭር የሚያስቀጭ ነው ብዬ ወላሂ ብዙ ጊዜ ይሄ ነው ስሜቴ በቃ ማለት የሆነ በጣም ከመማረር የተነሳ የሆነ የመንግስትን ነገር ሳይ or ተቋም ይሁን ፌዴራል ፖሊስ ይሁን ብቻ እንዲህ አይነት ተቋም ሳይ ላይ ግባ ግባ ይለኛል ወይ ደግሞ ገሽተህ or ደግሞ ግን ከዛም በላይ ለዲን መጥቀም እችላለሁ ብለህ ካሰብ ከዛ ነገር ትቆጠባለህና በጣም ወላሂ በጣም ነው የመረረኝ። የዚህ አይነት አቋም ነው ያለኝ እኔ አሁን በተለይ የመንግስት በቃ ባለስልጣን ይሁን የሆነ ዲኑን የሚጎዳ ወይ ፌዴራል ፖሊስ ይሁን እየነዳው ወላሂ ገጭታው ሂድ ይለኛል። በመጨረሻ ማስተላልፈው መልእክት ምንድነው? እኛ የምንጠብቀው የአሚር ትእዛዝ ነው። ገብቷል። እኔ ማንም አይከተለኝ። አሚሮቻችን ውጡ፣ መስቀል አደባባይ ሂዱ፣ ቤተ መንግስት አራት ኪሎ ሂዱ ቢሉ ማንም ባይከተለኝ እኔ በግሌ ሙስታይድ ነኝ፣ ብቻዬን እሄዳለሁ። ብቻዬን ግን ትዕዛዝ ነው የምንጠብቀው። ሁሉን ነገር ሰምተን ለመታዘዝ ሙስታይድ ነን። ግቡ የተባልንበት ሂዱ የተባልንበት እንገባለን ከአላህ ጋር ቢኢዝኒላህ ኢንሻአላህ። እኛ ሙስሊሞች በአሁኑ ሰዓት እየደረሰብን ያለ ኢሰብአዊ ድርጊት ይህ የማይባል ነው። ይህ ጉዳይ ደግሞ እያንዳንዱ ሙስሊም ሊያሳስበውና ሊያስጨንቀው ይገባል። መንግስት ሙስሊሙን ለማዳከም የነደፈው የረጅም ጊዜ እቅድ አይን በወጣ መልኩ እየተገበረው ይገኛል። እኛ ሙስሊሞች አሁን እያደረግን ባለው ትግል በተጨማሪ የረጅም ጊዜ ስትራቴጂ እቅድ በመንደፍ መንቀሳቀስ ይኖርብናል እላለሁኝ። ይህን ለማስፈጸም ደግሞ እያንዳንዳችን ሙስሊሞች እስላማዊ ግዴታችን መወጣት አለብን እላለሁኝ። ወላሂ የዚህ የትግል ተቋዳሽ ሆኜ ድምጼን በማሰማቴ ድምጼን በማሰማቴ ታጋዥ የሆነውን ጌታዬን አመሰግነዋለሁ። ከአወዳ ጀምሮ እስካሁን እስካለው ድረስ ድምጻችን ያለምንም ቀጠር ስሙን በማለታችን በዲናችን ላይ ድንበር ኃላፊነቱ ቀጥሏል። ከዛም አልፎ ውድ ወንድሞቻችንና እህቶቻችን ወደ አኺራ ሄደዋል። ሁላችንም ለዲናችን መቆም አለብን። በተለይ ወጣቶች፣ በተለይ እኛ ወጣቶች ኮሚቴው ይፈታ፣ እስራቱ ይቁም። የሐሰት ክስ እውነት አይሆንም ስንል ድምጻችንን ማሰማት አለብን። ድንበር የታለፈው በዲናችን ነው፣ በሌላ በምንም አይደለም። ንቃ ንቃ፣ አንተ ወጣት ንቂ፣ አንቺ ወጣት ሂጃብሽን ነው የተከለከልሽው፣ ሰላትህን ነው የተከለከልከው። ሁላችንም ቆርጠን መነሳት አለብን። ወላሂ ወላሂ እንደዚህ ቆርጠን ከተነሳን ነስሩ ቅርብ ይሆንልናል ኢንሻአላህ። መጅሊስ ይወርዳል፣ አህባሽ ይወገዳል። ወገኖቼ እነሆ ከእንግዲህ በአላህ ስም ቃል እነድሻለሁ ለሃይማኖቴ ነጻነት እስከ ህይወቴ ፍጻሜ ታገላለሁ ለምን ብዬ ለልጆቼ ለምን ብዬ ለልጆቼ ሽንፈትን አወርሳለሁ ለሃይማኖታችሁ ነጻነት ለመታገል ቃል የገባችሁ ተነሱ ተዘጋጁ የምትጠብቁት የቁርጥ ቀን ደረሰላችሁ ኮሚቴዎቻችንና ወንድሞቻችን በቃላቸው ጸንተው በእስር እንደተንከራተቱ እኛም በቃላችን ጸንተን የመጣውን በላ ፈላጊውን መስዋዕት በመክፈል ፊት ለፊት መጋፈጥ ነው በሚፈለገው መስዋዕትነት እስከ ሸሂድነት ድረስ ያለውን ለመካፈል በቁርጠኝነት ቃል እንገባለን ኢንሻአላህ ባላ በኢዘላ ይታላ ይህንንም የምለው በማያወላውል ቃላችን እንደሆነ በድጋሚ አረጋግጣለሁ እስላማዊ አንድነታችንን በመጠቀም ይህንን ሸር ይህንን ተንኮል በአንድነት ሆይ ብለን በሰላማዊ መንገድ ልናስቆም ይገባናል ይህንን ተንኮል ልናስቆመው እስላማዊ ግዴታችን ነው ነገን ላይ ስንቆም ሙስሊም ሲቸገር በጠላት ሲበደል እያየ ለምን ዝም አልክ ስትባል መልስ? ነገ ያላትን ከማፈር ዛሬ ሆኖ በእስላማዊ አንድነት አንድነታችንን በሚገባ ጥቅም ይገባል። ኢስላማዊ ግዴታችን ሁላችንም ሞት እንደሆነ አለብን። ሞትን ተሸክመን ነው የምንዞረው። ሞትን ፈርተን የትም አንደርስ የትም ብንሄድ ሞት አይቀርልንም። ለኢስላም መሞት፣ ለዲናል ኢስላም መሞት ለኛ ክብር ነው። ለእኛ ከሚገባ በላይ ነው። የሰሃቦች ተግባር ነው ሞት ማለት ይህን እንዲል አላህ ስብሓን ተዓላ ኃላፊነቱን ሰጥቶናል ኃላፊነቱን ተቀብለናል ዲኑ አላህ ነው ነገር ግን ይህንን ዲን ማንም ሲጨማለቅበት ዝም ልንል አይገባንም የበኩላችንን መስዋዕትነት ልንወጥ ይገባናል ልጠይቅሽ፣ ምንድን ነው እንደዚህ አንገትሽን ያስደፋሽ? ለምንስ ሆድ ባሰሽ? ለምንስ አነባሽ? ንገሪኝ እምነቴ፣ ምንስ አትደብቂኝ የሆንሽውን ልስማሽ። አንገትሽን ቀና አድርገሽ እንባሽን አብሰሽ፣ ንገሪኝ እምነቴ፣ እኔም ልካፈልሽ። ሰላም አይሰጠኝም አንቺ እንዲህ መሆንሽ። በቃኝ በቃኝ ተይኝ፣ አሁንማ ገባኝ ብዙትሽ፣ መቤትሽ፣ ምንሽ ተሰማኝ። በቃኝ አትንገሪኝ፣ አሁን እኔም ገባኝ። በቃሽ እንጂ እምነቴ እንባሽን አብሽ ምጣቀን ይብቃ ቀና ቤተነሺ በወጣሽ አንቺ የምታለቅሺ እኔ ተቀምጬ እኔ ያለሁልሽ የት ነበርኩ እስካሁን የት ገብቼ ነበር በከራና ስቃይ አንቺ ላይ ወርቁብሽ በላይ ሲከመር ጠላቶችሽ መጥተው አንቺን ሊያጠፉሽ ከሁሉም አቅጣጫ በአንድ ላይ ከበውሽ ለአንቺ እንቅልፍ ሲያጡ ጧት ማታ አንቺ ላይ ሲያሴሩ በአንድነት ተቀምጠው ምክር ሲማከሩ አይኖቼ እያዩ ጆሮዬ እየሰማ የዘፍልኝ ድምጽሽ ካንደበትሽ ወጥቶ እንደዚህ ሲሰማ ለምን ይሁን እኔ እንዲህ ተቀምጬ በዝምት ያየሁሽ? አንቺኮ እኮ እምነቴ አንቺ እምነቴ ለኔ ለህይወቴ ትልቅ ውለታ ነሽ። እኔ ያለሁልሽ እንዴትስ ተብሎ አንቺ ትሞቻለሽ? ደግሞ አንቺ የሌለሽበት መኖር ላንቺ ልበት ምንድነው ትርጉሙ? መኖሬ ያላንቺ የቆሙትን ሞቼ መኖር ላይሆንልኝ አንቺን እኔ አጥቼ እረ ምን በወጣሽ ለምንስ ተብሎ አንቺ ትሞቻለሽ እኔ ያለሁልሽ እኔ ልሞትልሽ ልጥፋ ከነስሬ ምንድነው ትርጉሙ ያላንቺ መኖሬ ከሆነማ ደሜ ከሆነማ ደሜ አንቺ እንዳትመጪ ጠባቂ ይሆንሽ ደኔ ብቻ አይደለም ስጋዬም ማጥንቴ መስዋዕት ይሆንሽ እንግዲህ እምነቴ ይኸው ቃል ገባሁልሽ ደግሜ ደግሜ እኔ ልሞትልሽ acci pot ascende tu muchas que se la morir y lenta cabeza Стиль Гаммеров ቢስሚላህ ብዬ ልቤን ያደማውን ከውስጤ ፈንቅዬ አዎ ልቤ ደምቷል፣ በጣም ብዙ ወስቶ ብዙ ተጨቁሟል። ኢስላም እምነትህን ልቀቀው ተብሏል። የአይኖቻችን ብርሃን እስር ቤት ገብተዋል። ታዲያ ታዲያ እንዴት ቤት ተኝቼ እንዴት ውጭ ይለዋል? ዝም አትበሉኝ እንጂ ዲኔ እኮ ተደፍሯል እኮ እንዴት ብዬ እንዴት ዝም ልበል? በምንኛ ቋንቋ አላህ የለም ልበል? በህይወት እያለው አፋሽን ልቀበል? በፍጹም በፍጹም አይሆንም አይሆንም። እኔ አህዋሽ ሆኜ በህይወት አልኖርም። ኡስታዝ አቡበከር መድረክ ላይ ሲናገር ዲኔ ተቀወብኝ በህይወት ከምኖር እኔ ተቀብሬ ዲኔ ብቻ ይኑር እንዳለው አዎ አዎ እኔም ብያለሁ የኔ ብቻ ይኖር እኛ የኢትዮጵያ ሙስሊሞች በዲናችን እየደረሰብን ያለው ፈተና ከባድና ስሜታዊ ሊያደርገን የሚችል ሁኔታ እየደረሰ ነው። ነገር ግን ቁርአን ሰብር አስተምሮናል። ረሱላችንም ሰለላሁ ዐለይሂ ወሰለም በተግባር አሳይተውናል። ስለዚህ በትዕግስት ስቃዩና እንግልቱ ሳይበግረን ከምንጊዜውም በላይ ከአላህ ጋር ያለንን ግንኙነትና አንድነታችንን በማጠናከር በጽናት ሰላማዊ ትግላችንን እንቀጥላለን። የእስላም ጠላቶች ሙስሊሞችን በመደብደብ፣ በመግደል፣ በማሰር እና በማንገላታት ያዳክሙ ቢያስቡም እንኳ እኛ ግን እንኳን ልንዳከም ይቅር ይበልጡን መንፈሳዊ ህይወታችን ከወትሮም በላይ እንድንጠነክር አድርጎታል። ይህም ነው የጠላት ቅስም የሚሰብረው። የአንድ ሰሃቢ ታሪክ ላስታውሳችሁ። ቁረሾች ዲንህን ልቀቅ ወይም ስቅላትን እንፈርድብሃለን ሲሉት የመረጠውን መንገድ በግጥም እንዲህ በማለት ነበር የገለጸው። ጎሳዎቻቸውን አሰባስበው ሴቶችና ህጻናት ሳይቀር ጠርተው ቀረብኩ ወደ ዘንባባ ዛፍ በሞት ልቀጣ ልሰቀል ስቃይን መጎዳቴን ለአላህ እናገራለሁ ጭንቀቴን የዙፋኑ ጌታ ሆይ እገዛህን ትዕግስት ሰጠኛ አደራህን ስጋዬን ከትፎ ከታትፎ እኔ ሞት መርጫለሁ ለእምነት ህይወቴን ሰጥቻለሁ የደስታን ባንባን ብቻለሁ ሙስሊም ሆኜ ከተገደልኩ እኔን እንዴት ይዘው ጎን ይወደቁ እነሆ ላንተ ስልሞች ስልሞቻለሁ አንገቴን ለገመድ ሰጥቻለሁ ስጦታዬን ተቀበለኝ መስዋዕቴንም ባርክልኝ አላሁ አክበር አላህ የነሱ ጽናትን እናፈለግ ሰብር የምንከተል ያርገን ይኸው ቃል ኪዳኔ አትሻለው ዛሬ ማንም ባይኖር እንኳን ብቻዬንም ብቀር ዲኔን ሳላስከብር ተኝቼ ላላድር በወያኔ ጥቃት ፍጹም ላልበገር በሙናፊቅ ተንኮል ከቶ ላልሸበር እስትንፋሴ ቆሞ ሞቼ እስክከበር ዛሬም ጸንቻለሁ እስላምን ላከብር። የፖሊስ ጋጋታ የጥይት ሩምታ ብታሰር ብሰቃይ በዱላ ብመታ መጠንከርን እንጂ መፍራትን አላውቅም እሱ ይፍራ እንጂ የሌለው አቂዳ ሙስሊም አሳልፎ የሚሰጥ ለባዳ ለእኔ አታስቡ አላህ በቂ ነው حسبنا الله بيه ጌታዬን ይዣለው ሌላ ምንም የለኝ እስላም ነው ሕይወቴ ሃይማኖቴ ከብሮ መሞት ነው ምኞቴ ፌደራል መስጂዴን ደፍሮ እየገባ አህባሽ ማም ሆኖ ሊያነብ ኹጥባ ወንድሜ ሲገረፍ እስር ቤት ሲገባ እቴን ሲያስለቅሷት ገፋት ሲገባ እንዴት እተኛለሁ ወንድሜ ያነባ የድረሱልኝ ጥሪ ጮሆ ያስተጋባ ጸናሁኝ በቃሌ አፈር እስክገባ ጸናሁኝ በቃሌ افرس کا بار አድማጮቻችን እንደሰማችሁት ሙስሊሙ ህብረተሰብ በጣም ተማሮ ነው ያለው። ከዚህ መራራ ህይወት ለመውጣትም አስፈላጊውን መስዋዕትነት ሁሉ ለመዝግጁ መሆናቸውን እየገለጹ ይገኛሉ። ሁላችንም ህልውናችንን ለማዳን ቆርጠን መነሳትና እስከ መጨረሻው መታገል ይኖርብናል። ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። በአካባቢያችሁ ያሉ መረጃዎችን በኢሜይላችን fth911@gmail.com ልትልኩልን እንጠይቃለን። ፍትህ ሬዲዮንና ሌሎች ለትግሉ ጠቃሚ የሆኑ ኦዲዮዎችን በብሉቱዝ ለወዳጅ ዘመድ በማስተላለፍ ትግሉን የበለጠ አጠናክረን እንድንቀጥል ያንን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱንያ ብትሞግት ጉዝጓዟን ጎዝጉዛ አንተ ነገን እንጂ ዛሬን የማትገዛ ንቁ እንጂ ተላላመች ሆነሃል ዋዛ ኡስታዚ ኡስታዚ አሃ